عليكم ورحمة الله وبركاته هذا كتاب التوحيد إيه كتاب التوحيد من قرأ لنا إن شاء الله سرى سباتنا كفل درسنا باب سلاسة مستنيا وباب لاينن آه باب ما جاء في الرياء የሚለው ጋር ባቡ ما جاء في الرياء ባብ ማለት ያው ከዚህ በፊት እንደተነጋገር ነው ምዕራፍ ወይንም ደግሞ የእውቀት በር ለማለት ነው ባብ ቀጥተኛ ትርጉሙ በር ስለሆነ ማጃአ ፊሪያ ፊሪያ ማጃአ የመጣ ፊሪያ ሪያ ማለት የሰው ይልኝ ታስሩ የይልኝ ታስሩ ሰው የይልኝ ስሩ ማለት ነው ለሰው ብሎ ስራ መስራት ለአላህ ብሎ ሳይሆን ለሰው ብሎ ስራን መስራት ማለት ነው ስለዚህ ነው የምናረው እዚህ ጋር ሺ አፎናን ጊዜ እዚህ ጋር እሺ ምን ይላል ወቀውሉ ላህ ተዓላ የአላህ ንግግር ነው ማስረጃችን ወቀውሉ ላህ ተዓላ የአላህ ንግግር ነው ማስረጃችን ቁል በላቸው ቁል በላቸው ኢነማ እዩ ቁል በላቸው ኢነማ እኔኮ አነ በሸሩን ሰው ነኝ ቁል በላቸው ኢነማ አነ በሸሩን እኔማ ሰው ነኝ ሚስሉኩም ልክ እንደናንተ ኢነማ አነ በሸሩን እኔማ ሰው ነኝ ሚስሉኩም ልክ እንደናንተ ልክ እንደናንተ ሰው ነኝ ዩሃ ኢለየ ነገር ግን ዩሃ ይወርድልኛል ኢለየ ወደ እኔ አያችሁ ልዩነታቸው የነቢያት ምንድን ነው ዩሃ ኢለየ አሉ ለእኔ ይወርድልኛል ከአላህ መልእክት ይወርድላቸዋል አነማ ኢላሁኩም ጌታችሁ እኮ ኢላሁን ዋሂድ አንድ ጌታ ነው አንድ አምላክ ነው እኔ ልክ እንደናንተ ሰው ነኝ ነገር ግን መልእክት ከአላህ ይወርድልኛል ጌታችሁማ አንድ ጌታ ነው እኔ ከዛ እኔ አያገባኝም እያሉ ነው እኔ የጌታነት ስፋ የጌታነት ባህር የለኝም እኔ እንደናንተ ሰው ነኝ ነገር ግን መልእክተኛ ነኝ እያሉ ነው ፈመን ካነ የርጁ የሚከጅል እዩ ፈመን ካነ የርጁ የሚከጅል የሚከጅል ማለት ያው የሚፈልግ የሚፈልግ ሊቃአ ረቢሂ ጌታውን መገናኘት የሚፈልግ ጌታውን መገናኘት የሚፈልግ ፈልያዕመል ይስራ አመለን ሷሊሓ መልካምን ስራ ይስራ ፈልያዕመል ይስራ አመለን ሷሊሓ መልካምን ስራ ይስራ ጌታውን መገናኘት የሚፈልግ የውመልቅያማ አላህን ማግኘት የሚፈልግ አላህ የመልቅያም አላህን ማግኘት የሚፈልግ ሰው መልካምን ስራ ይስራ ولا يشرك አያጋራ ولا يشرك አያጋራ بعبادة ربه በጌታው አምልኮ بعبادة ربه በጌታው አምልኮ أحدا አንድም ቢሆን አንድም ቢሆን በጌታው አምልኮ አያጋራ ይላል ባረከላሁ ፊኩም ሌሎቻችሁ ጻፉለት እሺ አይሰማኝም ድምጽ እያለ ነው ወጥቶ እንዲገባ ንገሩትኝ ሌሎቻችሁ የሚሰማችሁ ሆነ ወጥተ ግባ በሉት ይሰማው ይችላል አንዳንድ ጊዜ ኔትወርክ ችግር ሲሆን ማለት ነው እሺ ስለዚህ ከዚህ ጋር የምንረዳው ምንድን ነው ፈሊያዕመል አመለን ሳሊሕ መልካምን ስራ ይስራ ወላ ሽሪክ ቢዒባደት ረቢሂ አሐዳ በጌታው አምልኮ አንድንም ሰው አያጋራ ማለት ስራውን ሲሰራ እዚህ ጋር ትልቁም ሽርክ ትንሹም ሽርክ ይገባል ስለዚህ ስትስራህን ስትሰራ ስራህን ስትሰራ ለአላህ ብቻ ብለህ ስራ ሪያ ማለት ደግሞ እንደምናውቀው ከዚህ በፊት ሀዲሶችም ይመጣል ኢንሻአላህ ሪያ ማለት ትንሹ ሽርክ ነው ሽርክ ነው ግን ያው ትልቁ ሽርክ አይደለም ከእስልምና አያስወጣም ግን ያው ትንሹ ሽርክ ነው ስለዚህ ይህኛው ወላ ዩሽሪክ ቢዒባደት ረቢ አሐዳ የምትለዋ አንቀጽ ለምን ታመላክታለች ለሁለቱም ነው የምትሆነው ለትንሹ ሽርክ ብቻ ሳይሆን ለትልቁ ሽርክም ለትንሹ ሽርክም ትሆናለች ማለት ነው ወላ ዩሽሪክ ቢዒባደት ረቢ አሐዳ የሚለው እሺ وعن أبي هريرة رضي الله عنه አቡ ሁረይራ በዘገበው ሐዲስ ደግሞ አላህ መልካም ስራውን ይውደድለትና ይህ ታላቁ ሰሐቢይ ማለት ነው በሐዲስ በመዘገብ ከሶሓቦች ሁሉ አንደኛው ሐፊዝ ነው ከሶሓቦቹ ሁሉ ቃል አላሁ ተዓላ አላህ አለ ምን ይላል አነ አግና እኔ የተብቃቃሁ ነኝ አሹረካኢ ከመጋራት ከመጋራት የተብቃቃሁ ነኝ ይላል አላህ አን ሽርኪ ከመጋራት ያው አሁን ሹረካ አን ሽርኪ ማለት እኔ ከመጋራት ከሌሎች ጋር ከመጋራት የተብቃቃ ነኝ ይላል አላህ እኛ ሰው እንደ ሰውነታችን እቃ ሲኖረን ወይ ደግሞ ቤትም ሊሆኑ ይችላል ብዙ ነገር እንጋራለን አብረን የልጆቻችን ውዴታ ለምሳሌ ልጅየው ውዴታው ለአባትና ለእናት ይሆናል ይጋሩታል ለሁለቱም ያደርገዋል ሁለቱም ይጋራሉ ማለት ነው ይሄኛውና ይሄኛው የልጃቸውን ውዴታ አባትና እናት ሆነው ወንድም ሆነው የአባቱና እናቱ ልጆቹ ብዙ ልጆች ሆነው የወላጆቻቸውን ውዴታ ይጋራሉ ለአላህ ግን አምልኮ ከማንም ጋር አላህ አይጋራም የተብቃቃ ነው አላህ ምን ማለት ነው የተብቃቃ ነው ማለት ምን ማለት ነው ይኸው እዚህ መን አሚለ ይላል የሰራ አመለን ስራን መን አሚለ አመለን ስራን የሰራ አሽረከ ማዒ እያጋራ ፊሂ በስራው ላይ ገይሪ ከኔ ውጭ ከኔ ውጭ ያለን ሰው ከኔ ውጭ ያለን ፍጡር እያጋራ ስራን የሰራ እያጋራ ስራን የሰራ ሰው ተረክቱሁ ተውኩት ወሽርከሁ ሽርኩንም ተውኩት ይላል Subhanahu Wa Ta'ala ስለዚህ ምንድን እኔ አላህ የተብቃቃሁ ነኝ ሲል ምን ማለት ነው አንተ ሽርክ ከሰራ እኛ ሽርክ ከሰራን ከስራችን ጋር አብረን ሽርክ ከቀላቀልንበት አላህ የተብቃቃ ነው አይፈልገውም ያንን ስራችንን ያንን ስራችንን አላህ አይፈልገውም አላህ የሚቀበለው ለሱ ብቻ የተሰራን ስራ ነው ማለት ነው ስለዚህ ይሄኛው ይሄኛው ሀዲስ እንደምት እንደምንረዳው ከዚህ ሀዲስ ከሪያ ነው የሚያወራው አይደለ በደንብ አድርጎ ማንን ያመላክተና ስለ ሪያ ለምን መን አሚለ አመለን አለ ስራን የሰራ አሽረከ ማዕ ፊህ ገይሪ ከኔ ውጭ ያለን ሰው አጋርቶበት ሲል ምን ማለት ነው ሶላት ለምሳሌ አንድ ሰው ዒባዳ ሲሰራ ለአላህ ብሎ ሳይሆን የሚሰራው ለሰው ብሎ ይሰራል ስለዚህ ይሄ ሰውዬ እያጋራ ነው ማለት ነው ለአላህ ብቻ ሳይሆን አሳቡ ንያው ለማንም ነው ለሌላም ሰው ነው ማለት ነው ለፍጡራን ነው ንያው ስለዚህ ስራው ምን አለበት ሽርክ አለበት ስለዚህ ተረክቱሁ አላህ ምን ያደርጋል ይዛን ጊዜ ተረክቱሁ እተዋለሁ ወሽርከው እሱንም ሽርኩንም እተዋሉ ተቀባይነት የለውም ይላል አላሁ ስብሓንሁ ወተዓላ ረዋሁ ሙስሊም ይህንን ሐዲስ ሙስሊም ነው የዘገቡት ኢማም ሙስሊም እሺ وعن ابي سعيد ابي سعيد ደግሞ አቡ ሰዒድ መርፉዓን አቡ ሰዒድ የዘገቡ ሐዲስ ደግሞ መርፉዓን ያው መርፉዓን ሲል ሁልጊዜ ተነጋግረናል ከዚህ በፊት መርፉዓን ካለ ሐዲሱ የነቢዩ መሐመድ ስለ ላሁ ሰለም ቀጥተኛ ንግግር ነው መርፉዓን የለም ማለት የነቢያችን አይደለም ለማለት አይደለም እሺ አላ ኡኽቢሩኩም አሉ ነቢያችን ስለ ላሁ ሰለም አላ ኡኽቢሩኩም ልንገራችሁ ወይ አላ ኡኽቢሩኩም ልንገራችሁ ወይ ቢማ ሁወ አኽወፉ አለይኩም እኔ ምፈራላችሁን አላአኹቢርኩም ልንገራችሁ ወይ ቢማ ሁወ አኽወፍ አለይኩም በእናንተ ላይ በጣም የምፈራላችሁን ነገር ልንገራችሁ ወይ አሉ ነቢዩ ሙሐመድ ስለ ላ ሰለም በእኛ ላይ ማለት ነው ለኡማቸው ሚን ልመሲሕ ደጃል ከውሸታሙ መሲሕ ከውሸታሙ መሲሕ ወይ መሲሕ ደጃል ከደጃል የበለጠ ምፈራላችሁ ልንገራችሁ ወይ አሉ ነቢ መሐመድ ስለ ላ ሰለም ከደጃል የበለጠ የምፈራላችሁን ልንገራችሁ ወይ አሉ ነቢይ ሙሐመድ صلى الله عليه وسلم ቃሉ ሱሐቦቹ አሉ በላ ያ ረሱሉላህ ያ ረሱላላህ አዎ ንገሩን አንቱ የአላህ መልእክተኛ ሆይ አሉ ሱሐቦቹ ማለት ንገሩን አሏቸው ቃለ ከዛ ነቢይ ሙሐመድ صلى الله عليه وسلم አሉ አሽርኩ ልኸፊይ አሽርኩ አልኸፊይ ድብቅ ሽርክ ነው አሉ ነቢ ሙሐመድ ስለ ላ ሰለም አልሽርኩል አልሽርኩል ከፍይ ድብቁ ሽርክ ነው አሉ የቁሙ ሲያብራሩት ከዛ ነቢዩ መሐመድ ሰላም ናሉ የቁሙ ረጁሉ አንድ ሰው ይቆማል የቁመ ረጁሉ አንድ ሰው ይቆማል فيصلي ከዛ ሶላትን ይሰግዳል فيصلي ከዛ ሶላትን ይሰግዳል فيزين ያሳምራል صلاته ሶላቱን ያሳምራል አያችሁ يقوم الرجل ሶላት ሰውየው ይቆማል فيصلي ይሰግዳል فيزين ያሳምራል صلاته ሶላቱን ያሳምራል لما يرى ስለሚያዩት من نظر رجل لما يرى እያየ ማለት ነው من نظر رجل የአንድ ሰው መመልከትን በማየት የአንድን ሰው የሌሎች ሰዎችን መመልከት እያየ ሶላቱን ያሳምራል ይሄ ምንድን ነው አሽርኩ ልከፊይ በሌላ ሲመጣ አሽርኩ ሰር ይባላል ድብቁ ሽርክ ይሉታል አንዳንድ ጊዜ አብሮ ያደርጉታል አንዳንድ ጊዜ ለየብቻ ያደርጉታል አንዳንድ አሊሞች ሽርኩል ከፍይ ለብቻው ነው ይላሉ ትልቁ ሽርክ ትንሹ ሽርክና ሌላ ደግሞ ድብቅ ሽርክ አለ ይላሉ አንዳንዶቹ ደግሞ ትልቁ ሽርክና ትንሹ ሽርክ ነው ይላሉ ያው ችግር የለውም በሁለቱም ስለዚህ አሸርኩል ከፍይ እዚህ ጋር ምንድነው ከአንድ ሰው ሶላት ሊሰግድ ይቆማል አንድ ሰው ነቢ መሐመድ ስለ ስለም በግል ራሳቸው እንዳብራሩት አንድ ሰው ሶላት ሊሰግድ ይቆማል ሶላቱ ምን ያረጋታል ያሳምራታል ሶላቱን ያሳምራታል ለምን ሰዎች ስለተመለከቱት ለሰዎች ለማስደሰት ብሎ ሰዎች ዘንድ ሰጋጅ ነው እንዲባል ሰዎች ዘንድ አምላኪ ነው እንዲባል ሰዎች ዘንድ መልካም ሰው ነው እንዲባል ምን ያደርጋል ሶላቱን ያሳምራታል ይህ እንግዲህ ድብቁ ሽርክ ነው አሉ ነቢ መሐመድ ስለ ላ ሰለም ድብቁ ሽርክ ወይ ደግሞ ትንሹ ሽርክ ነቢ መሐመድ ስለ ላ ሰለም ምን ብለዋል ስለሱ ሲናገሩ አክወፉ አክወፉ አለይኩም ዕንዲ ሚን መሲሕ ደጃል ከውሸታሙ ከውሸታሙ መሲሕ ወይ ደግሞ ከደጃል የበለጠ መፈር አላችሁ ማን ነው አሉ ሽርክ ነው አሉ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ትልቅ ነገር መሆኑን እንረዳለን ሽርክ መሲህ ደጃል ደግሞ ምን አይነት ትልቅ ፊትና እንደሆነ የታወቀ ነው ሀታ ከድሮ ነቢያት ጀምረው የሚመጣው ሰቡት የሚመጣው በነቢ መሐመድ ሰለላሁ ዐለይሂ ወሰለም ኡማ ላይ ነው ወደ መጨረሻ ዘመን አካባቢ ነው አይደለ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እኮ ሀታ እነሱ እሳቸው መጥተው ካለፉ ስንት ዘመናት ሆነ ግን ነቢዩ ሙሳ ህዝባቸውን ከደጃል አስጠንቅቀዋል ነቢዩ ነቢያት ሁሉ ያለፉት ሁሉ ስለ ደጃል ያስተምሩ ነበረ ደጃልን ያስጠነቅቁ ነበረ ለምንድን ነው ትልቅ ፈተና ስለሆነ ነው በጣም ትልቅ ፈተና ስለሆነ ሲያስጠነቅቁ ነበረ ትልቅ ፈተና ስለሆነ ሲያስጠነቅቁ ነበረ መሲሕ ደጃል ደግሞ አሁን እንደምትረዱ ነቢዩ መሐመድ ስለ ላ ስለም አሉ አኸፉ አለይኩም ዕንዲ ሚን መሲሕ ደጃል هو الشرك الخفي አሉ ከመሲሕ ደጃል የበለጠ ምፈራላችሁ ምንድን ነው አሉ ትንሹ ሽርክ ነው ወይ ደግሞ ድብቁን ሽርክ ነው አሉ ነቢ ስለዚህ በጣም መጠንቀቅ እንዳለብን እንረዳለን ማለት ነው የሽርክ ጉዳይ አንዳንድ ሰዎች ቢያቃሉትም ትልቅ ጉዳይ ነው በጣም ብዙ ሰዎች የሚሳሳቱበት ስለሆነ ማለት ነው ጥያቄ ካላችሁ በጎን እየጻፋችሁ ባረከቱላሁ ፊኩም እኔ ዝም ብዬ እቀጥላለሁ ያው ዝም ካላችሁ ገብቷችኋል ማለት ነው باب ቀጣይ باب ላይ እንሄዳለን ባብ ሚነ ሽርኪ ከሽርክ ነው አለ ሼኹ إرادة الإنسان የሰው ልጅ መፈለጉ إرادة الإنسان የሰው ልጅ መፈለጉ بعمله በስራው በስራው الدنيا ዱንያን ዱንያን በስራው በአምልኮ ማለት ነው በሚሰራው አምልኮ ዱንያን መፈለጉ ምንድነው ሽርክ ነው አለ ሼኹ ሲናገር ባቡ ይሄ ርዕሱ ነው ምንድነው ርዕሱ አንድ ሰው በሚሰራው አምልኮ በሚሰራው ስራ አዱንያን ለአዱንያ ብሎ ከሆነ የሚሰራው ምንድነው ይሄ ማለት ነው ሽርክ ነው አለ ይህ ሽርክ ነው እሺ وقول الله تعالى ይህ የአላህ ንግግር ነው وقول الله تعالى የአላህ ንግግር ነው من كان يريد الحياة من كان يريد الحياة الدنيا وزينتها نوفي إليه إليهم أعمالهم فيها وهم فيها لا يبخسون إلى أولئك እሺ ምን ይላል من كان የሆነ من كان የሆነ يريد አልሐያተ ዱንያ ይችን ዓለም የዚችን ዓለም ምንዳ የሚፈልግ ሰው ካለ የዚችን አለም ምንዳ የሚፈልግ ካለ አንድ ጊዜ እንትኑ ልክፈተው ሸርሁን የበለጠ ለማብራራት ፈልጌ ነው የሆነ የሚብራራ ነገር ካለው ለማየት ፈልጌ ነው እሺ وقول الله تعالى አላህ መን ካነ ዩሪዱ ልሐያት ዱንያ ወዚነትሃ ንወፊ ኢለይህም አዕማልሁም ፊሃ የሚለው ድረስ ነው አንዱ ይህን ለማረጋገጥ ነው እንትኑ ጋር ስትሄዱ ትክክለኛ መትኑ ላይ መትኑ የኪታቡ ተውሒድ መትን ላይ የመጣው የቁርአን አንቀጽ ይሄኛው ብቻ ነው ምን የሚለው ነው ወቀውሉ ላህ ተዓላ መን ካነ ዩሪዱ ሐያት ዱንያ ወዚነትሃ ንወፊ ኢለይህም አዕማልሁም ፊሃ የሚለው من كان የሆነ يريد የፈለገ በአጠቃላይ መንካን ዩሪዱ ማለት የሚፈልግ የሆነ አልሐያት ዱንያ ይቺ አለማዊ ህይወትን የፈለገ ይቺ አለማዊ ህይወትን የፈለገ ሰው ወዚነትሃ የእሷንም ጌጣጌጦች የፈለገ ሰው ንወፊ ኢለይህም እንሰጣቸዋለን አማለሁም ስራዎቻቸውን ፊሃ እዛው እንሰጣቸዋለን ስለዚህ ከዚህም እንደምትረ መንካነ ዩሪዱ የሚፈልግ ሰው አልሐያተ ዱንያ የዚችን አለም የዚች አለማዊ ህይወትን የሚፈልግ ሰው ወዚነታ ጌጣጌጧንም የሚፈልግ ንወፊ ኢለይህም እንሰጣቸዋለን አማልሁም ፊሃ ስራቸውን እዛው እንሰጣቸዋለን ይላል አላሁ ስብሓን ወተላ ስለዚህ አንድ ሰው ላዱንያ ብሎ ከዚህ የቁርአን አንቀጽ የምትረዱት ምንድ ነው አንድ ሰው ላዱንያ ብሎ እዚች አለም ላይ ስራ ከሰራ እዚሁ አዱናው ላይ ነው አላህ የሚሰጠው ማለት ነው ለአኼራ የሚቀመጥለት ነገር የለም ማለት ነው ለአኼራ የሚቀመጥለት ስራ የለም እሺ وفي صحيح مسلم በሶሒህ ላይ ደግሞ አፎን ሶሒህ ላይ የተዘገበ አን አቡ ሁረይረተ ረዲየላሁ አንሁ አቡ ሁረይራ ነው የዘገበው አላህ መልካም ስራውን ይውደድለትና ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ ተዒሰ አብዱ ዲናር ተዒሰ አብዱ ዲርሃም ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም እሺ ተዒሰ አብዱ ዲናር የዲናር ባሪያ ጠፋ አሉ ነቢዩ ሰለላሁ ዐለይሂ ወሰለም እሺ ተዒሳ አብዱ ዲናር የዲናር ባሪያ ጠፋ በሁለቱ መስመር ያለውን ጽሁፍ ነው የምታዩት ተዒሰ ጠፋ አብዱ ዲናር የዲናር ባሪያ ጠፋ አሉ ነቢዩ ስለ ላሁ ሰለም ሲናገሩ ተዒሳ አብዱ ዲርሃም የዲርሃም ባሪያም ጠፋ አሉ ነቢ ስለ ላሁ ሰለም ተዒሳ አብዱ ዲርሃም የዲርሃም ባሪያም ጠፋ ያው ዲናር ዲርሃም ማለት የብር አይነቶች ናቸው የድሮ በድሮ ጊዜ አሁንም አሉ በእርግጥ በድሮ ጊዜ ከወርቅና ከብር የተሚሰሩ የመገበያያ አይነቶች ናቸው ዲናር ምናሉ ሆ ነቅድ ሚን ዘሀብ ወዲናር ልእስላሚ ዚነቱ ምስቃል ምናሉ ዲናር ከወርቅ የሚሰራ ከወርቅ የሚሰራ እንትን ነው መገበያያ እንትን ነው ያው ገንዘብ ነው ማለት ነው የሚገበያዩበት ነው ዲናር ዲርሃም ደግሞ ከብር ነው መሰለኝ የተሰራ መገበያ ብር ነው ስለዚህ ተዒሰ ጠፋ አብዱ ዲናር የዲናር ባሪያ ጠፋ ተዒስ አብዱ ዲርሃም የዲርሃም ባሪያ ጠፋ ተዒሰ አብዱል ኸሚሳ የኸሚሳ ባሪያም ጠፋ አሉ ኸሚሳ የልብስ አይነት ነው የልብስ አይነት ነው ይሄም ተዒሰ አብዱል ኸሚላ ይሄኛውም የልብስ አይነት ነው የኸሚላ ባሪያም ጠፋ አሉ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋር ሊአን እዚህ ጋር ሲያብራሩ ምን ያሉ ሊአን ልከሚሳ ኪሳኡን ጀሚሉን ወከሚላ ፊራሹን ወሰይር ስለዚህ ምንድን ያሉት ከሚሳ መጀመሪያ የመጣው ልብስ ነው የሚለበስ ጥሩ ልብስ ነው አሉ ከሚሳ የሚለው ጥሩ ልብስ ነው ከሚላ የሚለው ደግሞ ሁለተኛ ላይ የመጣው ደግሞ ጥሩ የሚነጠፍ ነው ፍራሽ ነገር ነው ይሄኛው ስለዚህ ከሚሳ የሚለው ጥሩ የሚለበስ ልብስ ነው ይሄኛው ከሚላ የሚለው ደግሞ የሚነጠፍ ፍራሽ ነገር ነው ጥሩ የሆነ ማለት ነው ስለዚህ አራቱም ይሄ ተዒስ አብዱ ዲናር ተዒስ አብዱ ዲርሃም ተዒስ አብዱ ከሚሳ ተዒሰ አብዱ ከሚላ የሚለው አጠቃላይ ምን ለማለት ነው የመጣው አዱንያን የሚፈልግ ሰው ለማለት ነው አዱንያን የሚፈልግ ሰው ጠፋ አሉ ነቢይ صلى الله عليه وسلم አዱንያን ብቻ የሚፈልግ ከሆነ ጠፋ إن أعطي አሉ إن أعطي ከተሰጠ رضي ይወዳል إن أعطي ከተሰጠ ይወዳል ረضየ ወኢን ለም ይዕጣ ካልተሰጠስ سخط ይጠላል ፈኢን ለም ይዕጣ ካልተሰጠ سخط ይጠላል ስለዚህ ምን አይነት ሰው ነው ይሄ አዱንያ ብቻ የሚወድ ከሆነ የሚፈልገው ሁሉም ነገሩ አዱንያ ከሆነ የሚፈልገው ሲሰጡት ይወዳል ከከለከሉት ይጠላል አንድ ሰው ጋር ግንኙነት ያለው ለምሳሌ ብር የሚሰጠው ከሆነ ወይ አዱንያ ጥቅማ ጥቅም የሚሰጠው ከሆነ ይወደዋል ይቀርበዋል ያ ጥቅማ ጥቅም ሲቀርበት ግን ይጣላል ከሰውየውም ጋር ይርቃል ያው አይስማማም ማለት ነው እንደዚህ አይነት የአዱንያ ሰው ከሆነ ማለት ነው እሺ ተዒሰ ወንተከስ አሉ ነቢይ ስለ ላ ሰለም ወዛ ቀጥለው ተዒሰ ወንተከስ ይላል ተዒሰ አይ ካበ ወሀለከ ወይንተከሰ አይ ኢንተከሰት አለይህ ልእሙሩ ቢሐይሱ ላ ተተየሰሩ ለሁ فكلما أراد شيئا انقلبت عليه الأمور خلاف ما يريد ይላል ምንድነው ያለው ተዒሳ ማለት ያው ኻበ ወሀለከ ጠፋ ማለት ነው ከዚህ በፊት እንዳልነው ኢንተከሰ ማለት ነገሮች ይገለባበጡበት ተገለባበጡበት ማለት ነው ምንድነው ነው ፈኩለማ አራደ ሸይን ይንቀለበት አለህ የሆነ ነገር ሲፈልግ ነገሮች ሁሉ ይገለባበጡበታል እንደፈለገው አይሄድም ነገሮች የፈለገው ነገር የሚመኝ ነገሮች እንደፈለገው አይሄድለትም ነገሮች እንደፈለገው አይሄዱለትም ማለት ነው ከዛ ምን አሉ ቀጥተው ነቢዩ ስለ ላሁ ሰለም መቱኑ ላይ እሺ ተዒሳ አሉ ጠፋ ወይም ተከሰ ነገሮች ሁሉ በተቃራኒው ተገለባበጡበት ማለት ነው በተቃራኒው ሆኑበት ወኢዛ ሺከ ፈለንተቀሽ እሾህ ሲወጋው ማውጣት እሺ ምን ይላል ፈኢዛ ሺከ ፈለንተቀሽ አይ ኢዛ አሳበሁ ሸውኩ ፈላ የስተጢዑ አን የዚለ ማ ዩእዚህ አን ነፍሲህ አያችሁ ኢዛ አሳበቱ ሸውካ እሾህ ሲወጋው ሀታ እሾ ሲወጋው ከሐጥ ፈላ የስተጢዕ የዚህ ለማ ዩዘይ ብሄ አን ነፍሲ ነፍሱን የሚጎዳውን ነገር ማስወገድ አይችልም ነፍሱን የሚጎዳውን ነገር ማስወገድ አይችልም ነገሮች ሁሉ አቅመቢስ ይሆናል ማለት ነው አዱንያ ብቻ የሚፈልግ ከሆነ ስለዚህ ወኢዛ ሺከ እሾ ሲወጋው ፈለን ተቀሽ ራሱን ከጉዳት ማዳን አይችልም ማለት ነው እሾህ እኮ ሀታ ወግቶት ማለት ነው እሺ ጡባ ይላል እዚህ ጋር ጡባ የሚለው ያው አንድ ሁለት አይነት ትርጉም ሰጥተውታል ጡባ የሚለው ወጡባ ምን ይሄ اسم التفضيل ماشي والمعنى أطيب حال تكون لهذا الرجل وقيل إن طوبى شجرة في الجنة عندنا ይሄ ምርጥ ሁኔታ ነው ማለት ነው አንዱ ጥሩ ሁኔታ ነው ይላል አንዱ ትርጉሙ አርፍተ ነገሩ ስናነቡ ይገባቸዋል እሺ ዝም ብላችሁ ጡባ የሚለውን አሁን ሀሳቡን ይዘዋለን ጡባ ማለት ሰውየው ጥሩ ሁኔታ ላይ ነው ያለው ማለት ነው አንደኛው ሁለተኛው ደግሞ ጡባ ማለት ጀነት ውስጥ ያለ ዛፍ ነው ጀነት ውስጥ ያለ ዛፍ ነው ማለት ነው ስለዚህ ምን ይላል እዚህ ጋር ጡባ ይላል ሊዓብድን ለባሪያ ስለዚህ ይህ ባሪያ ጥሩ ቦታ ላይ ነው ያለው ማለት ነው ጥሩ ሁኔታ ላይ ነው ያለው ነው በመጀመሪያው ሁለተኛው ደግሞ ትርጉም ሌላ ነው ሁለተኛው ትርጉሙ ምንድን ነው ጡባ ሊዓብዲን ሲል ምን ማለት ነው ለባሪያ ጡባ ዛፍ አለው ጀነት ላይ ማለት ነው ጡባ የሚባል ዛፍ አለ ማለት ነው ስለዚህ ሁለቱም ትርጉም ይሆናል አኺዚን ምን አይነት ባሪያ ነው አኺዚን የያዘ ቢዓናኒ በእንትኑ መጎተቻ የፈረሱ ማለት ነው በአማርኛ ፈረስ አፉ ላይ ተደርጎ የሚጎተትበት ማለት ነው በሱ የያዘ ልጓም አይዋ ሹክረን ጡባ ጡባ ሊዓብዲን ለባሪያ ጡባ ዛፍ አለው ወይ ደግሞ ይህ ባሪያ ጥሩ ሁኔታ ላይ ነው ያለው አኪዲን የሚይዝ ቢአናኒ ፈረሲሂ በፈረሱ ልጓም የያዘ በፈረሱ ልጓም ይዞ ፊ ሰቢልላህ በአላህ መንገድ በአላህ መንገድ የፈረሱን ልጓም ሄዶ የሚዘምት አይነት ሰው ጡባ አሽዓተ የተንጨባረ ራእሱሁ ጸጉሩ የተንጨባረረ ሙግበረቲን ቀደማሁ እግሮቹ አቧራ በአቧራ ሆነው አያችሁ አሽዓተ ራእሰሁ ራሱ የተንጨባረረ ሆኖ ሙቅበረትን ቀደማሁ እግሮቹ አቧራ ባቧራ ሆነው አቧራ ለብሰዋል ማለት ነው ለምን እንትን እየሄደ ጅሃድ እየወጣ እየታገለ በአላህ መንገድ እንደዚህ ሆነ ሐሉ የሰውየው ሁኔታ ማለት ነው ኢንካነ ከሆነ ፊልሒራሰቲ በጥበቃ ከሆነ ጥበቃ ጥበቃ ማለት ሰራዊቱ ሲዘምት ሰራዊቱን የሚጠብቅ ሊሆን ይችላል አገሩን የሚጠብቅ ሊሆን ይችላል አገሩን ጠብቅ ብሎት አሚሩ አዞት የሚጠብቅ ሊሆን ይችላል ኢንካነ ፊ ሒራሰቲ ካነ ፊ ልሒራሳ ኢንካነ ፊ ልሒራሳ በጥበቃ ላይ ከሆነ ካነ ፊ ልሒራሳ በጥበቃ ላይ ነው በጥበቃ ላይ ከሆነ በጥበቃ ላይ ነው ይሄ ማለት አንድ ጊዜ ያው ቅር አይለውም ማለት ነው ለምሳሌ ጥበቃ ላይ ከሆነ ለአላህ ነው የሚሰራው ጥበቃ ላይ ይሰራል ዝመትም ከተባለ ይዘምታል አንድ እሺ ያው የማብራሪያ ካለው የለውም ኢንካነ ፊል ሐራሰቲ በጥበቃ ላይ ከሆነ ጥበቃ ላይ ነው ወኢንካነ ከሆነ ደግሞ ፊሳቀቲ የሰራዊቱ ከሰራዊቱ በስተጀርባ ማለት ነው ከሰራዊት ከኋላ ከኋላ ከሆነ ካነ ፊ በሳቃ ላይ ነው ያለው አንደኛው ጥበቃ ላይ ከሆነ ጥበቃ ላይ ነው ፊሳቃ ከሆነም በሳቃ ላይ ነው ከኋላ ከሰራዊቱ በኋላ ማለት ነው ግድ የለው ማለት ነው ለምሳሌ ጥበቃ ላይ ከተሰማራ ይሰራል ያኛውም ከሆነ ሰራዊቱ ኋላ ከሆነም እቃ ለማቀባበል ይሆናል ሌላ ብዙ አይነት ስራ ለመስራት ከዛም ከሆነ እዛም ይሆናል ግድ የለውም ማለት ነው ለአላህ ብሎ የሚሰራ ኢኒስተእዘነ ፍቃድን ሲጠይቅ ለም ይኡዘን ለሁ ፍቃድ አይሰጠውም ጦርነት ላይ ሳይሆን በሰዎች መካከል ማለት ነው ኑሮ ላይ ፍቃድ ሲጠይቃቸው ፍቃድ አይሰጡትም ወኢን ሸፈዓ ቢያማልድ ሽማግሌ ቢሆን ማለት ነው ወይም ሸፋ ሽማግሌ ቢሆን ቢያማልድ ለሚሸፋዕ ሽማግሌነቱ ተቀባይነት የለውም ሰዎች ይንቁታል ማለት ነው ገባችሁ አቧራ በቧራ የሆነ ነው ጸጉሩ የተንጨባረረ ነው በአላህ መንገድ ነው ህይወት የሚያሳል በአላህ ለአላህ ብሎ የሚታገል ማለት ነው ለአላህ ብሎ ነው የሚታገለው ስለዚህ ከሰዎች መካከል መጥቶ ለሰዎች መካከል መጥቶ ሽማግሌ ቢሆን ወይ ፍቃድ ቢጠይቅ አይሰጡትም ፍቃድ ወይ ደግሞ ሽማግሌነት አይቀበልም የሱን ስለሚንቁት ማለት ነው ይህ ግን አላህ ዘንድ ትልቅ ቦታ አለው እንደ መጀመሪያ ምንድን ያለው ጦባ ሊአብዲን ይህ ጥሩ ሁኔታ ላይ ነው ያለው ወይ ደግሞ ጦባ የሚባል ዛፍ ጀነት ላይ አለው ማለት ነው እሺ إن كان في الحراسة فهو في الحراسة وإن كان في الساقة فهو في الساقة ميلون سيابرا منا الحراسة والساقة ليست من آه من ይላሉ እዚህ ጋር فالحراسة أن يحرس الإنسان الجيش والساقة أن يكون في مؤخرته ምንድን ነው እንዳልኳችሁ ቅድም ሒራሳ ማለት ሰራዊቱን ይጠብቃል ማለት ነው አንደኛው ሒራሳ የሚለው ሰራዊቱን ይጠብቃል አዎ የታደለ ነው ጥሩ ሁኔታ ላይ ነው ያለው ወይ ደግሞ ጦባ ጦባ የሚባል ጀነት ላይ ዛፍ አለ ስለዚህ ለእንደዚህ አይነት ሰው ጦባ የሚባል ዛፍ ጀነት ላይ ይሰጠዋል ማለት ነው ሁለቱም ትርጉም አለ ማለት ነው ወኢን ካነ ፊል ሒራሳ የሚለው ማለት ነው ሒራሳ ማለት ሰራዊቱን ይጠብቃል ማለት ነው ሳቃ ማለት የሰራዊቱ መጨረሻ ላይ ይሆናል ማለት ነው እሺ ያው ብዙ አይነት እንትን ማብራሪያ ያለው ግን እንደዚህ ነው ይበቃዋል እሺ ጥያቄ ካላችሁ እየጠየቃችሁ እየፈጠንኩ እየመሰለኝ ነው ያለን ጊዜ ማለት ነው ወይ እሺ ይሄኛው ገብቷችኋል እሺ ወደ ቀጣዩ ይሄዳለሁ ማለት ነው ባቡ باب من أطاع العلماء والأمراء في تحريم ما أحل الله أو تحليل ما حرم الله فقد اتخذهم أربابا من دون الله ይላል ባብ ይህኛው ርዕስ ደግሞ የሚያወራልን ስለምንድን ነው መን አጣዕ አልዑለማ አዋቂዎችን የታዘዘ መን አጣዓ የታዘዘ አልዑለማአ አዋቂዎችን የታዘዘ ወልኡመራአ አሚሮችን ባለስልጣኖችን የታዘዘ ባለስልጣናትንና አዋቂዎችን የታዘዘ ፊ ተሕሪሚ ሐራም በማድረግ ላይ ማአሐለላሁ አላህ ሐላል ያረገውን አላህ ሐላል ያረገውን እነሱ ሐራም ሲያረጉ የሚታዘዝ አው ወይንም ደግሞ ተሕሊሊ ሐላል ማድረግ ማሐረመ አላሁ አላህ ሐራም ያደረገውን ሐላል ሲያደርጉ ደግሞ መቀበል ፈቀድ ኢተኸዘሁም በእርግጥም ይዟቸዋል ፈቀድ ኢተኸዘሁም በእርግጥም ይዟቸዋል አርባበን ብጤዎች ወይ ደግሞ ጌታዎች አድርጓ ይዟቸዋል ሚን ዱኒላሂ ከአላህ ውጭ ስለዚህ አላህ ሐላል ያደረገውን እነሱ ሐራም ሲያደርጉ የሚቀበል የሚታዘዝ ወይንም ደግሞ አላህ ሐራም ያደረገውን እነሱ ሐላል ሲያደርጉ የሚታዘዝ ወይም የሚቀበል ካለ ይህ እነሱን ምን አድርጎ ይዟቸዋል አርባበን ሚን ዱኒላ ከአላህ ውጭ ሌሎችን አምላክ አድርጎ ወይንም ደግሞ የአላህ ብጤዎች አድርጎ ይዟቸዋል ማለት ነው ያው እንደምታዩት ኪታቡ ተውሂድ የሽርክ አይነቶችን ነው የሚጠቅሰው የተውሂድን ማብራራትና ሽርክ አይነት ነው ስለዚህ ኪታቡ ተውሂድ ማለት ከዚህ በፊትም ብያችኋለሁ የሰው ልጅ በጣም አትኩሮ መማር ያለበት ትልቅ ኪታብ ነው ያለፋችሁትንም ቪዲዮዎች እየተመለሳችሁ ማየት አለባችሁ በጣም ወሳኝ ኪታብ ነው በጣም ወሳኝ ኪታብ ነው ማለት ነው የሰው ሌላ ነገር ከማወቅ በፊት ሰው ይህንን ማወቅ አለበት ማለት መጀመሪያ እሺ وقال ابن عباس ابن عباس من قالوا عبد الله بن عباس يوشك ዩሸኩ ይቀርባል አንተንዚላ አለይኩም ልትወርድባችሁ አሉ እብኑ አባስ ሲናገሩ ዩሸኩ ቀርቧ አንተንዚላ አለይኩም ልትወርድባችሁ ሒጃረቱን ድንጋይ ሚነሰማ ከሰማይ ከሰማይ ድንጋይ ልትወርድባችሁ ይቀርባል አላቸው ተቆጥቶ ነው የሚናገር ያለው አቁሉ አላቸው አቁሉ እላለሁ ቃለ ረሱሉላህ ሰለላሁ አለይህ ወሰለም እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል እላችኋለሁ ወተቁሉነ ደግሞ ትሉኛላችሁ እናንተ ቃለ አቡበክር ቃለ አቡበክር ወዑመር ቃለ አቡበክር ወዑመሩ አቡበከርና ዑመር እንዲህ ብሏል ትሉኛላችሁ እንዲህ ብሎ ተቆጣ አብዱላህ ብን አባስ ምንድነው እነሱ ያሉትኝ እሱ ቃለ ረሱሉ ላ ስለ ላሁ ሲላቸው እነሱ ደግሞ ቃለ አቡበክር ወዑመር ስላሉት ምን አለ ዩሸኩ አንተንዚል አለይኩም ሒጃረቱ ሚን ሰማ ከሰማይ ድንጋይ ሊወርድባቸው ይቀርባል ብሎ ተቆጣቸው አብዱላህ ብን አባስ ማባሉ አሁን ደግሞ አሁን ያሉ ሰዎች እንዴት ሊሆኑ ነው አላህ እንደዚህ አለ ነቢ ሙሐመድ ስለ ላ ሰለም እንዲህ ብለዋል ስትሉትኝ ገሌ የሚባሉ ሰውዬ እንደዚህ ብለዋል ገሌ እኮ እንደዚህ ሰርተዋል እንደዚህ ሐራም ነው ሀዲስ አለ ስትሉትኝ ዋ አገራችን እንደዚህ ይሰራል እኮ ይሄ ሰውዬ እንዴት ይሰራዋል እንደዚህ ይሄ ነው እንግዲህ አላህ ሙስተዓን ትክክል በጣም የሚያሳዝን ነው አብዱላህ ብን አባስ የተቆጣው ምን ስላሉ ነው ቃለ አቡበክር ወዑመር ስላሉ ነው የተቆጣው አሁን ደግሞ ሁኔታውን ማየት ነው የባሰ ነው ማለት ነው وقال ኢማሙ ይሄንን ያው ይህም ሀዲስ የሚነግራችሁ ምንድነው በጣም መጠቀቅ እንዳለብን ነው መጀመሪያ የምንወስደው ምንድን ነው ቃል አላህ ወቃል ረሱል ስለ ላሁ ለ ሰለም ነው አይደለ ከዛ የሰሓቦችን እንወስዳለን የሰሓባ ንግግር እንወስዳለን ግን ያው የሰሓባ ንግግር ቁርአንና ሐዲስን ካልተጋጨ ያው አንዳንዶቹ ማስረጃ ነው ይላሉ አንዳንዶቹ የተስማሙበት ነው ማስረጃ ይላሉ ያው ዞሮ ዞሮ የሰሓባ ንግግር ዝም ብሎ አይጣልም እንደ እንደ ማንም ተራሶ ንግግር አይደለም وقال إمام أحمد إمام أحمد ሲናገሩ ምን አሉ ኢብኑ ሐንበል ኢማሙ ኢማሙ አህመድ ማለት ነው ታላቁ ኢማም አልሱና ኢማም ያው ስንት ፈተና ያሳለፉት ማለት ነው በመእሙን ጊዜ እሺ እሳቸው ምን አሉ አጅብቱ የኢማሙ ሻፍዕይ ደረሳ ናቸው ኢማሙ አህመድ የኢማሙ የታላቁ አሊም ሻፍዕይ ደረሳ ነበሩ እሺ አጅብቱ ገረመኝ አሉ አጅብቱ ይገርመኛል ለቀውሚን ህዝቦች ህዝቦች እነዚህ ህዝቦች ይገርማሉ ምን አይነት ናቸው አረፉል ኢስናደ ሰነድን አውቀው ሰነድን አውቀው ሰነድ ማለት ዘገባ ማለት ነው የሐዲሱን ዘገባ አውቀውት ወሲሐተሁ ሰሒሕ መሆኑን እያወቁ ወየዝሀቡነ ይሄዳሉ ወየዝሀቡነ ይሄዳሉ ኢላ ወደ ራእይ ሱፊያን ወደ ሱፊያን ሀሳብ የእሱን ንግግር ይሄዳሉ እዚህ ጋር ሱፊያን የተባለው هو الثوري ሱፊያን አተውሪ ነው ኢማሙ ዛሂድ አልዓቢድ ፊቃ ፈቂህ ነው ይላሉ ይሄኛው ሱፊያን አተውሪ ነው ሌላ ሱፊያን እብን ዑየይና የሚባል አለ ሌላ ትልቅ አሊም ደግሞ ይሄኛው ሱፊያን አተውሪ ነው አትባዑ ታብዒ ናቸው አትባዑ ታብዒ ናቸው እነዚህ እና ምን ይላሉ ኢማሙ አህመድ ተቆጥተው ሰዎች እያሉ ሀዲስን አውቀው አሉ እሳቸው ሲናገሩ ሀዲስን አውቀው ሰሒሕን አውቀው ሰሒሕ መሆኑን እያወቁ ከዛ ወደ ማን ንግግር ይሄዳሉ ወደ ሱፊያን ንግግር ይሄዳሉ በጣም ይገርማል እሳቸው ይገርመኛል ብለው ነው ተቆጥተው ነው የሚናገሩት ስለዚህ የሶሓባ ንግግር አመጣ ከዛ የማንን ንግግር አመጣ የኢማሙ አህመድን ንግግር አመጣ እነዚህ ሰለፎቻችን ናቸው ሁሉም ስለዚህ ከእነሱ ንግግር እንደምንረዳው እነሱ ቃለ ረሱል ስለ ላሁ ለ ሰለም ወይ ቃለ አላሁ ተዓላ የሚል ካለ ከዛ የሰዎችን ንግግር የሚያመጣ ካለ ይቆጡ ነበረ የነቢዩ ስለ ላ ስለም ንግግር ካለ ሀዲስ ካለ ወይ ደግሞ ቁርአን ካለ ከዛ የሀዲስን እየነገራችሁት እገሌ ግን እንደዚህ ብሏል የሚላችሁ ከሆነ ችግር አለበት ማለት ነው ገባችሁ ስለዚህ ይቆጡ ነበረ ሰልፎቻችን እንደዛ ሲሰሙ ማለት ነው ከሶሓቦች ጀምራችሁ እስከ ታብዕዮች እዛ አትባዑ ታብዕዮች እሺ ወላሁ ተዓላ የቁል አሁን ያው መግቢያ ነገር ከጻፈ በኋላ ቁርአን ሊያመጣ ነው ወላሁ ተዓላ ከፍ ያለው ጌታችን ይላል እንዲህ فليحذر الذين يخالفون عن أمره أن تصيبهم فتنة أو, أو يصيبهم عذاب أليم إلى فليحذر يتنككوا إلى فليحذر الذين النزيا يتنككوا يخالفون يمي የሚቃረኑ የሚቃረኑ ተቃራኒ የሚሆኑ ማለት ነው አን አምሪሂ የእሱን ትእዛዝ የአላህን ትእዛዝ የሚቃረኑ የሚከልፉ ይጠንቀቁ አንቱሲበሁም እንዳታገኛቸው ፊትነቱን ፊትና ፈተና ፈተና እንዳታገኛቸው ይጠንቀቁ አው ወይንም ደግሞ ዩሲበሁም እንዳታገኛቸው እንዳያገኛቸው አዛቡን አሊም አሳማሚ የሆነ ቅጣት እንዳያገኛቸው ስለዚህ ከሁለት ነገር አስጠነቀቀ የአላህን ንግግር የሚከልፉ የሚቃወሙ የሚቃረኑ ሁለት ነገሮች አስጠንቀቀ አላህ ስብሓንሁ ወተላ በቁርአኑ አንቱሲበሁም ፊትና ፈተና እንዳታገኛቸው ወይንም ደግሞ አሳማሚ ቅጣት እንዳታገኛቸው ሁለት ነገር አስፈራርቶናል ስለዚህ ምን አሉ ሲያብራሩ አተድሪ አሉ እሳቸው አተድሪ መልፊትና ፊትና ማለት ምን እንደሆነ ታውቃለህ ወይ አሉት ኢማሙ አሕመድ ናቸው መሰል እስካሁን ንግግራቸው የሳቸው አላለቀም አተድሪ መልፊትና አሉት ፊትና ታቃለህ ወይ አሉትኝ አተድሪ ታቃለህ ወይ መልፊትና ፊትና እዚህ ቁርአን ላይ የተጠቀሰው ፊትና ምን እንደሆነ ታቃለህ ወይ አሉትኝ አልፊትና አሉ እዚች የተጠቀሰችው ፈተና እኮ አሽርክ አሉ ሽርክ ናት ምንድናት ሽርክ ናት ምን አሉ ከዛ ለዓለሁ ምናልባት አሉ ኢዛ ረደ ሲመልስ ኢዛ ረደ ሲመልስ ባዕض ቀውሊሂ ከፊል ንግግሩን ሲመልስ ምን ማለት ነው የአላህ ከፊል ንግግሩን ሲመልስ ለምሳሌ አላህ እንዲህ ብሏል ሲሉት እችንን ሳይቀበል ከመለሰ አንየቅዓ ይወርቃል ፊ ቀልብህ ልቡ ላይ ሸይኡን አንዳች ነገር ሚን ዘይግን ጥመት ከጥመት ማለት ነው ፈየህሊከ ይጠፋል አያችሁ እሳቸው ሲያብራሩ ምንድነው ነው ያሉት ፊትና ማለት እዚህ ጋር ምንድን ሽርክ ነው አሉ ከዛ ቀጥሎ ምን አሉ ለዓለሁ ምናልባት አለ ኢዛ ረደ ሲመልስ ባዕደ ቀውሊ ባዕደ ማለት ከፊል ለማለት ነው ቀውሊሂ ከፊል ንግግሩን የአላህን ማለት ነው ከፊል ንግግር የተወሰነ ለምሳሌ አንድ አንቀጽም ሊሆን ይችላል ሲመልስ አየቃ ሊወድቅበት ይችላል ፊ ቀልቢ ልቡ ላይ ሸይኡ ሚን ዘይግ ከጥመት ልቡ ላይ ትንሽ ይወድቅበታል ፈየህሊከ ይጠፋል አያችሁ አንዲትም አንቀጽ ትሁን ትንሽም ትሁን ሲመልስ የአላህን ንግግር አልቀበልም ብሎ ልቡ ላይ ምን ይወድቅበታል ጥመት ይወድቅበታል ማለት ነው ልቡ ላይ ጥመት ይገባበታል ከዛ ጥመት ይገባበታል ይጠፋል ማለት ነው በዛው አድርጎ ይሄ ነው ሽርክ ማለት ከዛ ደግሞ የመልቅያም አላህ አሳማሚ ቅጣት ይቀጠዋል ማለት ነው አላህ ሁላችንም ይጠብቀን ይሄ ትልቅ ነገር ነው አላህን መክለፍ ነቢዩ መሐመድ ሰለላሁ ላሁ ሰለም መክለፍ ትልቅ ንግግር ነው ነቢዩ መሐመድ ስለ ላ ሰለም እንዲህ ብለዋል ሲል አይ የኔ መዝሀብ እንደዚህ ነው የሚለው እንደዚህ ነው የሚለው ይሄ ትልቅ በሽታ ነው ማለት ነው وعن عدي بن حاتم عدي بن حاتم من قالوا من هلال هو الطائي أبو طريف أبو الطريف صحابي الشهير ይሄ ሰሓቢይ ነው عدي بن حاتم مالت تلك صحابي نو أنه سمع النبي صلى الله عليه وسلم يقول نبي محمد صلى الله عليه وسلم سيلو سميتشالو على يقرأ هذه الآية ይችን አንቀጽ ሲቀሩ ሰማኋቸው አለ አፎን እችን አንቀጽ ሲቀሩ ሰማኋቸው አለ እንግዲህ አዲ ብን ሐቲም ነው እችን አንቀጽ ሲቀሩ ሰማኋቸው አለ ኢተኸዙ አሉ ሲቀሩ ነቢያችን ኢተኸዙ ያዙ ኢተኸዙ ያዙ አሕባረሁም ስለ እንትኖች ነው የሚያወራው ስለ አህለል ኪታቦች ነው ስለ አህለል ኪታብ ነው ስለ ነሷራና ስለ የሁዳ እሺ መሲህ አይባልም ይላሉ አሊሞቹ ነሷራ ነው የሚባለው ኢተኸዙ ያዙ አሕባረሁም አዋቂዎቻቸውን ያዙ አዋቂ አሕባር ማለት አዋቂ ሩህባነሁም ሩህባን ደግሞ የእነሱ ሩህባናቸው ምንድን ነው አምላኪዎቻቸው አምላኪ ማለት ልክ እንደ ሞኖክሴ ወይ ደግሞ ምናምን ገዳም ገብተው የሆነ ቦታ ገብተው ለአምልኮ ብቻ ራሳቸውን አሳልፈው የሚሰጡ አሉ አምልኮ የሚሰሩ ማለት ነው ገዳም ምናምን የሚገቡ የሚመንኑ አይነት ልክ እንደዚህ አይነት ሁለት አይነት ነው በእነሱ የተለመደ አለ በስልምና የለም እንደዚህ አይነት እነሱ ጋር ለምሳሌ አዋቂ ይኖራል ለምሳሌ መጽሐፋቸውን የሚያነብ የሚያስተምር አለ ሌላ ደግሞ በሌላ በኩል ምን አይነት ሰው አለ እንደዚህ እውቀት ምናምን ሳይኖረው ገዳም ገብቶ አው ልክ እንደ መኖክሴ ይመንናሉ ማለት ነው ሁለት አይነት ነው ያለው አንዱ የሚመንን አለ እውቀት ሳይኖሩ ዝም ብሎ አምልኮ የሚሰራ ሌላ ደግሞ ስለ መጽሐፉ የሚያነብ የሚሰራ አለ ማንም እንደዚህ አይነት የለም አሊም ከሆነ ምንድን ነው ያው እሱ አቢድ ነው ኢተኸዙ ያዙ አሉ አህባረሁም አዋቂዎቻቸውን ወሩህባነሁም አምላኪዎቻቸውን አምላኪዎቻቸው አህባረሁም አዋቂ ነው ሩባን ደግሞ አምላክ የሚያመልክ ማለት ነው እንደ ሞነክሴ አይነት ምሳሌ ሞነክሴ አርባብን ብጤዎች ሚንዱንላህ ከአላህ ውጭ ብጤዎች አድርገው ወሰዷቸው አምላኮች አድርገው ወሰዷቸው ማለት ነው የአላህ ብጤ አድርገው ወሰዷቸው እንደ አላህ አምላኪዎች አፎን እንደ አላህ አምላክ አድርገው ወሰዷቸው ወልመሲህ እብነ መርየም መሲህ እብኑ መርየምንም ልክ እንደዛው ማለት ነው መሲህ እብን መርየም አዎ ይለዋቸዋል እንደዛ አህባርም ቀሳውስትና መነኩሴ ይባላል ግን ቀጥታ ሲያብራሩት ግን ምንድነው የሚሉት አህባር ማለት አዋቂ ማለት ነው አህባር ማለት የነሱ አዋቂዎቻቸው ሲያብራሩት አሊሞች እንደዚህ ነው የሚጽፉት አህባርሁም ማለት የነሱ አዋቂዎቻቸው ሩህባንሁም ደግሞ የነሱ አምላኪዎቻቸው አህባርሁም ምሳሌ ስጠቅሱ ምን ትላላችሁ ቀሳውስት አለ ማለት ነው ሩህባንሁም ደግሞ አምላኪዎቻቸው የሚያመልኩ ምሳሌ ማን አለ መነኩሴ አለ እዚህ ቀሳውስትና መነኩሴ ምሳሌ ነው ግን አህባር ማለት ጀነ ትልቅ ነው ርዕሱ ትልቅ ነው ቀሳውስት ብቻ ሳይሆን አዋቂ የአይሁዶቹንም ራባይ ነው ይህ የሚባሉትንም ያካታል ሁሉንም የአይሁዶቹንም ምኖችንም ሩባን ደግሞ ሁሉ የሚያመልክ ማለት ነው እሺ አርባበን ብጤ አርገው ወሰዷቸው አምላክ አርገው ወሰዷቸው ሚን ዱኒላህ ከአላህ ውጭ ከአላህ ውጭ አምላክ አድርገው ወሰዷቸው ማለት ነው ወልመሲሕ እብነ መርየም መሲሕ እብን መርየምንም ልክ እንደዛው መሲሕ እብኑ መርየምንም ልክ እንደዛው ወሰዷቸው እሱንም ልክ እንደዛው ጌታ አድርገው ወሰዱት ማለት ነው ወማ ኡሚሩ ይላል ወማ ኡሚሩ አልታዘዙም ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱ ኢላሃን ዋሒዳ አፎን ኢላ ሊያዕቡዱ ኢላሃን ዋሒዳ አንድን አምላክ እንዲያመልኩ እንጂ ሌላ ምንም ትእዛዝ አልታዘዙም አያችሁ አንድን አምላክ እንዲያመልኩ እንጂ ሌላ ምንም ነገር አልታዘዙም ላኢላሃ ኢላ ሁወ በእውነት የሚመለክ አምላክ አንድ አላህ ብቻ ነው ላኢላሃ ኢላ ሁወ በእውነት የሚመለክ አምላክ እርሱ አንድ አላህ ብቻ ነው ሱብሓነሁ ጥራት ይገባው سبحانه ጥራት ይገባው عما يشركون። عما يشركون እነሱ ከሚያጋሩት ነገር عما يشركون እነሱ ከሚያጋሩት ነገር سبحانه عما يشركون እነሱ ከሚያጋሩት ነገር ጌታችን የጠራ ነው ስለዚህ ይህንን ቁርአን ሲቀሩ አልይ ብን ሐቲም ሰማቸው አልይ ብን ሐቲም ምን አረገ ሰማቸው ከዛ ፈቁልቱ ለሁ አለ ከዛ ለነቢያችን ምን አላቸው ፈቁልቱ ለሁ ከዛ አልኳቸው አለ ፈቁልቱ ለሁ ከዛ ለስና ናዕቡድሁም አናመልካቸውም አለ ኢና ላናዕቡድሁም እኛ አናመልካቸው ማለት ነው እሺ ኢና ላናዕቡድሁም አለ እኛ እኮ ለስና ናዕቡድሁም አናመልካቸውም አሉ ገባችሁ እኛ እናመልካቸውም አላቸው ለምንድ ነው ቀሳውስትና መኖክሴዎች እነዚህ አዋቂዎቻችንንና አምላኪዎቻችንን አናመልካቸውም ለእነሱ እኳ አንሰግድም ለእነሱ እኳ አንሰግድም ለእነሱ እንኳን ጸልይም እነሱን አንላቸውም አሉ ከዛ ቃለ ነቢይ ሙሐመድ ስለ ላ ስለም ምን ዋላቸው ምን አሉት መልሰው ምን አሉ ብን ሐቲም ለምን እዚህ ቁርአን ላይ እንደምንረዳው ምንድን ነው የሚለው ቁርአኑ ላይ አህባርና ሩህባን እነዚህ አዋቂዎችና አምላኪዎች ምሳሌ ቀሳውስትና መነኩሴዎችን ማለት ነው ጌታ አድርገው ወሰዷቸው ነው የሚለው ቁርአን ላይ ጌታ አድርገው ወሰዷቸው ጌታ ሆኑ አለው ከዛ ይህ ሱሐብይ ያው ነሳራ የነበረ ነው የነሱ የነበረ ነው ምን አላቸው አፎን የሁዳ የነበረ ነው መሰለኝ ብቻ ከሁለቱ አንዱ ነው አህለል ኪታብ ነበረ ከአህለል ኪታብ ነበረ ከዛ ምን ይላቸዋል እሱ እኛ እኳ አናመልካቸውም አህባርና ሩህባን አናመልካቸውም አላቸው ለነቢዩ መሐመድ ስለ ላሁ ወሰለም ከዛ እሳቸው ምን አሉትኝ አለይሰ ዩሐሪሙን እነሱ ሐራም አያደርጉም ማአሐለ ላህ አላህ ሐላል ያደረገውን አላህ ሐላል ያደረገውን እነሱ ሐራም ሲያደረጉላችሁ ፈቱሐሪሙነሁ ከዛ እናንተ ደግሞ እነሱን ተከትላችሁ ሐራም አታረጉትም እንዴ አሉትኝ ጠየቁት ከዛ ደግሞ ምን አሉት ወዩሐሊሉ ወዩሕሉነ ማሐረመ ወይሕሉነ ሐላል ያደርጋሉ ማሐረመ አላህ አላህ ሐራም ያደረገውን አላህ ሐራም ያደረገውን ሐላል ሲያደርጉላችሁ ፈቱሕሉነሁ እናንተም ተከትላችሁ ሐላል አታደርጉትም እንዴ አሉትኝ ፈቁልቱ ከዛ ምን ብሎ መለሰላቸው በላ አዎን አላቸው ይህንን ይህንንማ እናረጋለን አላህ ሐላል ያደረገውን እነሱ ሐራም ካረጉ ሐራም እንላለን አላህ ደግሞ ሐራም ያደረገው እነሱ ሐላል ሲሉ ሐላል እንላለን ማለት ነው ከዛ ፈቁልቱ አዎ ይህን እናረጋለን አላቸው ቃለ ነቢያችን ምን አሉ ከዛ ፈቲልከ ዒባደቱሁም ይሄ ምንድነው ማምለክ ነው ይህ እነሱን ማምለክ ነው አሉ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይህ ትልቅ ሀዲስ ነው ከዚህ ብዙ ትምህርት የሚወሰድበት ነው አንዳንድ ሰዎች ማምለክ ማለት ብቻ ግዴታ ሱጁድ ማድረግ ብቻ አይደለም ማምለክ ማለት ግዴታ ርኩዕ መውረድ ብቻ ወይ ደግሞ ለሱ መስገድ ብቻ አይደለም አዎ መስገድ ርኩዕ ማድረግ ሱጁድ መውረድ ማምለክ ነው ግን ይህ ብቻ አይደለም ሌሎች ብዙ ነገሮችንም ያጠቃላል ይኸው እዚህ ጋር ከዚህ ሀዲስ እንደምንረዳው ነቢይ መሐመድ ስለ ላ ሰለም አንድ ሰው አላህ ሐላል ያደረገውን ሀራም ነው ሲላችሁ እሺ ብላችሁ እያወቃችሁ የምትከተሉት ከሆነ አምልካችሁታል ለምን ከዚህ በፊት ምን ብያችኋለሁ አላህ ካዘዘን አንድ ነገር ካዘዘን ምንድን ነው ያን ነገር ለምሳሌ ስሩ አትስሩ እያለ ይነግረናል ስለዚህ አላህ ስሩ ሲለን መስራት አላህ አትስሩ ሲለን መስራት ምንድን ነው ዋጅብ ነው አዎ ምን ይባላል በአጠቃላይ አላህ ሱና ነው ሲለን መስራት ይሄ ሁሉ ምን ይባላል ዒባዳ ነው አይደለ አምልኮ ነው አላህ ስሩ ሲለን መስራት ይህ ሁሉ ትእዛዞች በአጠቃላይ ሀዲስና ቁርአን ያሉ ትእዛዞች ሁሉ ምንድን ነው ኢባዳ ነው ለእኛ የሚያሰሩን ስለዚህ ከነዛ ውስጥ ለሌላ ነገር መስጠት ምንድን ነው ኢባዳ ከሆነ አንድ ነገር ለሌላ ለፍጡር መስጠት ምንድን ነው ሽርክ ነው ስለዚህ አላህ ሌላ ቁርአን ለምን ይለናል አላህ ያዘዛችሁን ምን እንባላለን ቁርአን ላይ ሐዲስ ላይ አለ አላህ ያዘዘን ምን ማድረግ አለብን መፈጸም መከተል አለብን ነቢ መሐመድ ስለ ላ ሰለምም የምንታዘዘው አላህን በመታዘዝ ነው ስለዚህ አላህ እያዘዘን እያለ ሌላ ሰው የምንታዘዝ ከሆነ ለአላህ መታዘዝ ያለብንን ለማን እየሰጠን ነው ትእዛዝ መከተልን መታዘዝን ለማን እየሰጠን ነው ለሌላ እየሰጠን ነው ስለዚህ ምንድን ነው ማለት ነው ይሄ ነውዑን አይነት ነው የምን አይነት ነው ኑዑ ምን ሽርክ የሽርክ አይነት ነው ስለዚህ በአጠቃላይ የምንታዘዘው አላህን ብቻ ነው የምንታዘዘው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያው አላህንና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱንም ሁለቱን እንታዘዛለን ምን ማለት ነው ሌላ እንታዘም ለማለት ሳይሆን እነሱ ደግሞ ታዝዙ ያሉን እንታዘዛለን ለምሳሌ አሚራችን እንታዘዛለን ነቢ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይም እንዳለው አላህንና ነቢዩ መሐመድ ዐለይሂ ወሰለም አላህን ታዘዙ ይላል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታዘዙ የናንተ በእናንተ ላይ የተሾሙትንም ታዘዙ ይላል ስለዚህ እንታዘዛለን እነሱ ያሉን ወላጆቻችንን እንታዘዛለን አላህ ታዘዙ ስላለን ግን አላህ ያለንን በተቃራኒው ከነገሩን ግን አንታዘዝም ልክ እንዳሁኑ አላህን ከተቃረኑ ወይ አላህን ከተጋጩ አንታዘዝም ማለት ነው አላህ ሐራም ነው እያለን ሌላ ሰው መጥቶ ሐላል ነው ካለን ለስሜታችን ስለገጠመ ወይ ስለጣመን ስላማረን አዎ ብለን የምንቀበለው ከሆነ ምንድን ነው ይሄ ይሄ ሽርክ ነው ማለት ነው ይሄ እሱን ምን ማለት ነው ማምለክ ነው ልክ እንደ ክርስቲያኖች ልክ እንደ ነሷራና ልክ እንደ አይሁድ ሆን ማለት ነው ስለዚህ ይህን በጣም መጠንቀቅ አለብን ረዋሁ አሕመድ ትርሚዚ ሐሰነሁ እሺ <clears throat> እስካሁን እያየን ነው አይደለ ማምለክ